ነው። ስለዚህ አንደኛ ቆሮንቶስ 6 ላይ አንድ ጌታ አለን የሚለው አንድ መምህር በሚለው ነው የሚተረጎመው ነው የሚለው። ለምን ሲባል ረቢ የሚለው ነገር ረብ ወይም master፣ sir፣ scholar፣ great፣ many፣ teachers የሚል ነገር ትርጉም አለው። Talmudic era ውስጥ ወይም ታልሙድ በሚባለው መጽሐፍት ውስጥ rabbinic literature ውስጥ ሰፍሮ የሚገኝ ነገር ነው። በመጽሐፍ ቅዱስ ላይ ረብ የሚለው ነገር ዘፍጥረት 6 5 ላይ ግሬት በሚለው ተተርጉሟል። ኦሪ ዘፍጥረት ምዕራፍ 6 ቁጥር 5 ላይ ግሬት በሚል ነገር ተተርጉሟል። ታላቅ በሚል ዘጸአት 5 5 ላይ ደግሞ መኒ ብዙ በሚል ተተርጉሟል። አስተውሉ። ረብ የሚለው ቃል መምህር በሚለው ነገር ነው የሚተረጎመው። አሁን በመጽሐፍ ቅዱስ ላይ መምህር የሚለውን ነገር ጌታ በሚለው የተቀየረ ነገር አለ ወይ? ታዲያ ከአሁንም አላመጣም ከሆነ እኔ ላመጣላችሁ እችላለሁ። ለምሳሌ እስቲ ማርቆስ ወንጌል ምዕራፍ 4 ቁጥር 38 ላይ ሐዋርያቱ ኢየሱስን ሲያገኙት ጌታ ወይ ጌታ ወይ ነው የሚሉት የነበረው ወይስ መምህር ወይ ነበር ብለው የሚሉት የነበረው ብለን ጥያቄ እናቀርባለን። የማርቆስ ወንጌል ምዕራፍ 4 ቁጥር 38 ላይ እርሱም በስተኋላ ትራስ ተንተርሶ ተኝቶ ነበር። አንቅተውም መምህር ሆይ ስንጠፋ አይገድህምን አሉት ይላል። እዚህ ጋር ምንድን ነው የሚሉት? የማርቆስ ወንጌል ምዕራፍ 4 ቁጥር 38 ላይ ኢየሱስን ማን ብለው ነው የሚሉት? መምህር ሆይ እያሉ ነበር የሚሉት። የሚገርማችሁ ይሄ የማቴዎስ ወንጌል ጸሐፊ source አድርጎ የተጠቀመው ማርቆስን ነው ይላሉ scholar ኦች። ማቴዎስ ደግሞ ከማርቆስ ሲወስድ ደግሞ እንዴት አድርጎ እንደጻፈው እንዴት እንደቀየረው ተመልከቱ። የማቴዎስ ወንጌል ምዕራፍ 8 ቁጥር 25 ላይ ደቀ መዛሙርቱም ቀርበው ጌታ ሆይ አድነን ጠፋን እያሉ አስነሱት ይላል። የትኛው ነው ትክክል? ደቀ መዛሙርቱ ማን እያሉ ነበር የሚጠሩት የነበረው? አንድ ሀሳብ ነው፣ አንድ አረፍተ ነገር ነው። ወንድሞችና እህቶች ተመልከቱት። አንድ ሀሳብና አንድ አረፍተ ነገር ሆኖ ሳለ ደቀ መዛሙርቱ ማርቆስ 4:38 ላይ ስትመለከቱት መምህር ሆይ እያሉ ነበረ ሲጠቀሙበት የነበረው። ማቴዎስ 8:25 ላይ ግን መጣና ጌታ ሆይ እያሉታል አይደል። የትኛውን ነው የምንቀበለው? አሁን መምህር የሚለውን ነው ሰዎች መቀበል ያለባቸው ወይስ ጌታ ሆይ የሚለውን ነው? የትኛውን ነው ሐዋርያት የተጠቀሙት? ምናልባት ሁለት ቃላት ቢሆን ኖሮ more information ነው more ሀሳብ ይጨምራል ብለን እናለን። አንድ አረፍተ ነገር ሆኖ ግን የትኛውን ነበር የሚጠቀሙበት የነበረው ሐዋርያቱ? ይሄ ጥያቄ ነው ማለት ነው። የማርቆስ ወንጌል ምዕራፍ 9 ቁጥር 5 ላይ ማየት ትችላላችሁ። የማርቆስ ወንጌል ምዕራፍ 9 ቁጥር 5 ላይ ማርቆስ 9 5 ላይ ምን ይላል? ጴጥሮስን መልሶ ኢየሱስን መምህር ሆይ በዚህ መሆን ለኛ መልካም ነውና አንድ ለአንተ፣ አንድ ለሙሴ፣ አንድ ለኤልያስ ሶስት ዳሶች እንስራ አለ። አሁን እዚህ ጋር ማን ያለው? ጻፉልኝ እስቲ ማርቆስ ወንጌል 9 5 ላይ ጴጥሮስ ኢየሱስን ማን እያለው ነበር የሚጠራው የነበረው? መምህር ሆይ እያለ ነበር ሲጠራው የነበረው ማለት ነው። በደንብ አስተውሉ። አሁን እዚህ ጋር ደግሞ ስትመለከቱት የማቴዎስ ወንጌል ምዕራፍ 17 ቁጥር 4 ላይ የማቴዎስ ወንጌል ምዕራፍ 17 ቁጥር 4 ላይ 17 4 ላይ ጴጥሮስን መልሶ ኢየሱስን ጌታ ሆይ በዚህ መኛ መልካም በዚህ መሆን ለኛ መልካም ነው ብትወድስ በዚህ ሶስት ዳሶች አንዱ ላንተ አንዱ ለሙሴ፣ አንዱ ለኤልያስ እንስራ ማለት አሁን እዚህ ጋር ደግሞ ማን ያለው ማን ያለው እዚህ ጋር ደግሞ ይላል የማቴዎስ ጸሐፊ ጌታ ሆይ የትኛው ነው ትክክል? ምክንያቱም ማቴዎስ source አድርጎ የተጠቀመው ከማርቆስ ነው የወሰደው ነው የተባለው። originally መምህር የሚለውን ነው ወደ ጌታ በሚል የተቀየረው ራሱ ማለት ነው። ስለዚህ ይሄ ነገር ቋንቋ ለምንድን ነው የተቀየረው? ቃላት ከሰፈረው ለምንድን ነው የተለወጠው? የሚል ጥያቄ አለ ማለት ነው። ምክንያቱም ጌታ ተብሎ ኢየሱስ ጌታ ነው ሲባል ኢየሱስ መምህር ነው የሚለውን ነገር የሚተረጉም አይ ጌታ ወይ የሚባለው ቃላት ራሱ normally ለሰዎች መጽሐፍ ቅዱስ ይጠቀምበታል። ምንም እንትን የሚለው ነገር የለም። ለምሳሌ ኦሪት ዘፍጥረት ምዕራፍ 23 ቁጥር 6 ላይ ማየት ትችላላችሁ። ጥቅሶችን ያዟቸው። ኦሪት ዘፍጥረት ምዕራፍ 23 ቁጥር 6 ላይ ሰውን ሰዎች ጌታ ሆይ ይሉ ነበረ ራሱ እንደው ጌታ በሚለው እንኳን ብንሄድ ማለት ነው ኦሪት ዘፍጥረት ምዕራፍ 23 ቁጥር 6 ላይ ጌታ ሆይ ይሉ ነበር። ኤልያስንም ራሱ ሰዎች ሲያገኙት ጌታ ሆይ ይሉት ነበር። አንደኛ ሳሙኤል ምዕራፍ 1 ቁጥር 26 ላይ ማየት ትችላላችሁ። አንደኛ ሳሙኤል ምዕራፍ 1 ቁጥር 26 ላይ ከሀያ አራቱ ሽማግሌዎች መካከል አንደኛው መጥቶ ራሱ ዮሐንስን ሲጠይቀው ዮሐንስ ራሱ ከሀያ አራቱ ሽማግሌዎች መካከል አንደኛውን ጌታ ሆይ ብሎት ነበር። ራዕይ ዮሐንስ ምዕራፍ 7 ቁጥር 14 ላይ ራዕይ ዮሐንስ ምዕራፍ 7 ቁጥር 14 ላይ ጴጥሮስም መልአኩን የእግዚአብሔርን መልአክ ጌታ ሆይ ብሎት ነበር። ሐዋርያት ሥራ ምዕራፍ 10 ቁጥር 4 ላይ ሐዋርያት ሥራ ምዕራፍ 10 ቁጥር 4 ላይ። ስለዚህ ጌታ ሆይ መባሉ እንደ normal ቃላት ነው ማለት ነው። በመጽሐፍ ቅዱስ ላይ አንድ የሚጠቀስ ጥቅስ አለ፣ ሌላ ጌታ ስለመሆኑ የሚጠቀሰው መዝሙረ ዳዊት ምዕራፍ 110 ቁጥር 1 ላይ መዝሙረ ዳዊት ምዕራፍ 110 ቁጥር 1 ላይ እግዚአብሔር ጌታዬን ጠላቶችህን የእግር መረግጥ ካደረሰ በቀኝ የተቀመጠ አለ ይላል። የሚገርማችሁ ነገር እግዚአብሔር ጌታዬን የሚለው ያህዌ አዶኒም ነው የሚለው አዶኒ አዶናይ አይደለም የሚለው የሚገርማችሁ አዶኒም አዶናይም my lord ማለት ነው ጌታዬ ማለት ነው ግን አዶናይ የሚለውን ለያህዌ ብቻ ነው የሚጠቀምበት አዶኒ የሚለውን ነገር ዳዊት ምን አለ ጌታዬን አለ ማንን ነው ጌታ ያለው? በትንቢቱ ኢየሱስን ነው። ምንም ችግር የለው። ግን ጌታዬን ማለቱ አዶኒ የሚለውን ነገር ሳራ አብርሃምንም አዶኒ ብላዋለች። ያ ማለት ሳራ አብርሃም ለሳራ ፈጣሪዋ ነበር ማለት ነው እንዴ? ኦሪት ዘፍጥረት ምዕራፍ 18 ቁጥር 12 ላይ ማየት ትችላላችሁ። ኦሪት ዘፍጥረት ምዕራፍ 18 ቁጥር 12 ላይ ሳራ በልቧ እንዲህ ሳለች፣ ካረጀው በኋላ ፍቶት ይሆንልኛልን? ጌታዬም ፈጽሞ ሸምግሏል አለች። ጌታዬ የሚለውን የዕብራይስጥ ቃል አዶኒ የሚለው አዶኒ ዘፍጥረት ምዕራፍ 23 ቁጥር 15 ላይ ማየት ትችላላችሁ። አብርሃምን ሰዎች ጌታዬ አዶኒ ይሉት ነበር። እንደገና ደግሞ ኢያሱ ሙሴንም አዶኒ ጌታዬ ይለው ነበር። ዘኍልቍ ምዕራፍ 11 ቁጥር 28 ላይ ኦሪት ዘኍልቍ ምዕራፍ 11 ቁጥር 28 ላይ 11 28 ላይ ከልጅነት ጀምሮ የሙሴ አገልጋይ የነበረው የሌዊ ልጅ ኢያሱ ጌታዬ ሙሴ ሆይ ከልክላቸው አለው። ጌታዬ አዶኒ እ ኢያሱም የእግዚአብሔርን መልአክ ጌታዬ ይለው ነበረ። ሚካኤልን ማለት ነው። ኢያሱ 5:14 14 ላይ ማየት ትችላላችሁ። ኢያሱ 5:14 ጌታዬ አዶኒ ይለው ነበር። አዶናይ የሚለውን ግን ከያህዌ ውጪ ለሌላ አካል መጽሐፍ ቅዱስ ተጠቅሞበት አያውቅም። መዝሙረ ዳዊት ምዕራፍ 110 ላይ ራሱ ወረድ ብላችሁ ብታነቡ ጌታዬ የሚለውን ለያህዌ የሚጠቀምበት አዶናይ የሚል ነው ራሱ የሚጠቀምበት ማለት ነው። አዶናይ የሚለውን ነገር ነው የሚጠቀምበት። ግን ይሄ አሁን ጌታ የሚለው ነገር በመጀመሪያው በግሪከኛው ራሱ ኪሪዮስ ማለት ራሱ አስተማሪ ማለት ነው ራሱ ኪሪያስ የሚባለው ለሴት ደግሞ አስተማሪ ሴት አስተማሪ ስትሆንም ነው ኪሪዮስ የሚባለው ነገር ጌታም ማለትም ሊሆን ይችላል በግሪከኛ። ግን originally በመጣበት ነገር ላይ ግን መምህር በሚለው ነው የሚተረጎሙ። ያለዛ ግን ጌታ የሚለውን ፈጣሪ በሚለው ከተረጎማችሁ በጣም የምትሰቃዩበት ጥቅሶች አሉ ክርስቲያኖች። ለምን ሐዋርያ ስራ ምዕራፍ 2 ቁጥር 36 ላይ ያለው ጥቅስ በጣም አስቸጋሪ ጥቅስ ነው። ሐዋርያ ስራ ምዕራፍ 2 ቁጥር 36 ላይ እግዚአብሔር ኢየሱስን ጌታም ክርስቶስም እንዳደረገው የእስራኤል ወገን በእርግጥ ይወቅ ይላል። ማማንን ጌታ አደረገው ይላል። እግዚአብሔር ኢየሱስን ጌታ አደረገው ይላል። አሁን ጌታ አደረገው ማለት ፈጣሪ ያደረገው ማለት ነው ብላችሁ ስትሉ አዎ ካሏችሁ ቀላል ነው። መቼ ነው ያደረገው ነው? ሉቃስ 2:11 ላይ ይሏችኋል ዛሬ በዳይት ከተማ ጌታም ክርስቶስም የሆነ ተወልዷልና ይላል ሉቃስ 2:11። አሃ ከዛ በፊት ጌታም እግዚአብሔርም አልነበረ ማለት ነው ኢየሱስ። ጌታም የሆነ ነው የሆነ ማለት ከጊዜ በኋላ ነው የሚሆነው። ለምሳሌ ቃል ስጋ ሆነ ማለት ቃል ስጋ አልነበረም ማለት ነው። ሆነ ስንል ነውና ሆነ ይለያያል አይደል? ጎረምሳ ሆነ ስንል ጎረምሳ አልነበረም ማለት ነው። ስለዚህ የሆነ ጌታም ክርስቶስም የሆነ ተወልዶላቸዋል። ማን ያደረገው አለ? ሐዋርያ ሥራ ምዕራፍ 2 ቁጥር 30 ላይ እግዚአብሔር የናዝሬቱ ኢየሱስን ጌታም ክርስቶስም አደረገው አለ። የእስራኤል ወገን በእርግጥ ይወቃል። ስለዚህ ጌታ አደረገው የሚለው concept መምህር አደረገው፣ አስተማሪ አደረገው የሚለውን ነው። ለምን የአማርኛው ራሱ ጌታ የሚለው ቃል ራሱ የግዕዙ ቃል ራሱ የመጣው እኮ ጌት ከሚለው ከዕብራይስጥ ቃል ነው የሚሉት እኮ ስኮላሮች። አውራ፣ ራስ፣ አለቃ፣ ገዢ ማለት ነው ትርጉሙ ይላሉ። ጌታ ማለት ጌት ከሚለው የሚመጣው የዕብራይስጥ ቃል ይላሉ። አውራ፣ ራስ፣ አለቃ ማለት ነው ትርጉሙ። ስለዚህ እግዚአብሔር የናዝሬቱ ኢየሱስን ጌታ አደረገው ማለት መምህር አደረገው፣ አውራ አደረገው፣ ራስ አደረገው፣ አለቃ አደረገው ማለት ነው። ኪሪዮስ የሚባለው ራሱ የግሪከኛው ቃል ራሱ እንትኑ ምንድን ነው ፎርሙ ኪሪያ ነው ራሱ authority ማለት ነው፣ ስልጣን ማለት ነው ራሱ ትርጉም ማለት ነው። ለምን አንደኛ ጴጥሮስ ምዕራፍ 3 ቁጥር 6 ላይ አንደኛ ጴጥሮስ ምዕራፍ 3 ቁጥር 6 ላይ እንዲሁም ሳራ ለአብርሃም ጌታ ብላ እየጠራች ታዘዘችለት ይላል። ሳራ ለአብርሃም ጌታ ብላ ትጠራው ነበር ማለት ፈጣሪ ብላ ትጠራው ነበረ፣ አምላኬ ብላ ትጠራው ነበር ማለት ሳይሆን አለቃ፣ ገዢ፣ ራስ የሚለውን ነው የሚተረጎመው ማለት ነው። ጌታ የሚለውን የግሪከኛው ቃል ራሱ ኪሪዮስ ነው የሚለው። ስለዚህ ሳራ አብርሃምን ኪሪዮስ ብላ ከጠራቸው በወቅቱ የነበሩ ሰዎች ኢየሱስን ኪሪዮስ ብለው ቢጠሩት ምንም ችግር የለው። ግን ኪሪዮስ የሚለው ነገር original የመጣበት መምህር በሚለው ነው የመጣበት ማለት ነው። ስለዚህ ኢየሱስ መምህር መሆኑን እናምናለን። እንኳን ኢየሱስና ኒቆዲሞስ የሚባለው የማያምንበት እንኳን ዮሐንስ ወንጌል ምዕራፍ 3 ቁጥር 1 ላይ መምህር ሆነህ ከእግዚአብሔር ዘንድ እንደተላክ እናውቃለን፣ እንደመጣህ እናውቃለን። መምህር ሆነህ። ስለዚህ ኢየሱስ መምህር ነው፣ ልክ ነው፣ አስተማሪ ነው። ግን ጌታ የሚለውን በምን ሂሳብ ነው? ፈጣሪ በሚለው ሂሳብ፣ አምላክ በሚለው ሂሳብ። ጌታ የሚለው ነገር አንድ ጌታ አንዱ ፈጣሪ ዘዳግም 6 4 እና ማርቆስ 12 29 ላይ ከሆነ ትርጉም አልባ ነው የሚሆነው። እስራኤል ስማ ጌታ አምላካችን አንድ ጌታ ነው የሚባለው ነበር። አንደኛው አንደኛው ነበር ጌታ ሲያደርገው የነበረው ሐዋርያ ሥራ ምዕራፍ 2 ቁጥር 36 ላይ አደረገው ይላል። የጌታዬ እናት ይላል ያ አንዱ ጌታ ነበር እናት የነበረው ዘዳግም 6 14 እና ማርቆስ ወንጌል 12 29 ላይ ያለው ነበረ እናት የነበረው የጌታ ወንድም ይላል። ጌታ ነበር ያ ዘዳግም 6 4 ላይ ያለው ነው ወንድም የነበረው ያዕቆብ የሚባል የጌታ ወንድም የሚባለው እግዚአብሔር ጌታን አስነሳው ይላል። እግዚአብሔር ጌታን አስነሳው። አስቡ፣ እግዚአብሔር ጌታን አስነሳዋል። ስለዚህ ጌታ የሚለው ነገር ተርም ራሱ መምህር ወይም ደግሞ አለቃ ወይም ገዢ ወይም ራስ ወይ አውራ የሚለውን ትርጉም ነው የሚተረጉመው እንጂ ሌላ አይደለም ማለት ነው። አይ ከተባለ ደግሞ ያው እዚህ ጋር ሙግቱ ይቅረብልን ነው ማስረጃው ቀርቦ እንበል። ስለዚህ አራት point ኦችን ያነሳሁት ማጠቃለያ ይህ የመጨረሻ ክፍል ነው። የመጀመሪያው የነበረው ተሰቅሏል ወይስ አልተሰቀለም በሚለው ነገር መጽሐፍ ቅዱስ አንድ point ያነሳል፣ ከቁርአን ጋር የሚመሳሰል point ያነሳል። ያንን point እንድታዩታላችሁ ነው። ሁለተኛ ቅድመ ህልውና በሚባለው ነገር ቃል የሚል ነገር ነው ያለው። የተስፋ ቃል ነው የነበረው እንጂ በህልውና ደረጃ እግዚአብሔር ጋር አንደኛው አካል ከአንደኛው አካል ጋር ሲያግዘውና ሲረዳው ነበረ እንዳለን ኢሳያስ 44 24 ላይ ከኔ ጋር ማንም አልነበረም የሚለው ሰማይና ምድር ስፈጥር ከእኔ ጋር ማንም አልነበረ። ሶስት አካላቶች ካሉ እኔ ብሎ የሚጠቀመው ኢሳያስ 44 24 ላይ ማን ነው? ከእኔ ጋር ማን ነበረ አለ። ሰማይና ምድር ማንም አልነበረም ነው። አይ ቅድመ ህልውና ነበረው። ሰማይና ምድር ከመፈጠሩ በፊት ኢየሱስ እግዚአብሔርን ሲረዳና ሲያግዘው ነበረ ብለን ካለን ግን ኢሳያስ 44 24 መፍታት አይቻልም፣ መቋቋም አይቻልም አርጊመንት ማለት ነው። ሶስተኛው point ምንድነው? ልጅ የሚለው concept ምንድነው ነው በመጽሐፍ ቅዱስ? ትርጉሙን ይነገረን። ምክንያቱም ልጅ የሚባለው ነገር በ originally ፍጡር የሚለውን ነገር ነው የሚተረጉመው፣ ባር የሚለው ነገር ማለት ነው የአረማይኩ ቃል። አራተኛውና የመጨረሻው ኢየሱስ መምህር ነበረ። መምህር የሚለው ጌታ በሚለው ተለውጧል። እንደው ጌታ በሚለው ቢለወጥም ጌታ የተባለው ኢየሱስ ብቻ ሳይሆን ሌሎችም ሰዎች ጌታ ይባሉ ነበረ። ጌታ ማለት ፈጣሪ ወይም አምላክ የሚለውን መረጃ ሊሆን አይችልም ነው እንግዲህ ይህን ይመስላል። እንግዲህ ማጠቃለያ ነው። በዚህ በአራቱ ፖይንቶች ላይ ጥያቄ ካላችሁ ጥያቄ ማቅረብ ትችላላችሁ። ጀዛኩሙላህ ኸይረን ባረከላሁ ፊኩም። ወሰላሙ አለይኩም ወራህመቱላሂ ወበረካቱ። وعليكم السلام ورحمة الله وبركاته جزاك الله خير الجزاء ወንድማችን ዋሂድ ማሻአላህ አላህ ይጨምርልህ بارك الله لك في علمك وزادك الله علما وحرصا እናንተም ወንድሞችና እህቶች የሰማችሁት ተጠቃሚ ያደርጋችሁ ኢንሻአላህ እንግዲህ ያው እስካሁን በአላህ ፍቃድ እስከ ቆይተናል። ካሁን በኋላ ያለው ደግሞ በሰማችሁትና በተማራችሁት ቶፒክ ላይ ከርዕሱ ሳትወጡ ጥያቄ ያላችሁ ሙስሊም ወንድሞች እናቶች፣ እንዲሁም ክርስቲያን ወገኖች ካላችሁ እጃችሁን አንሱና መጠየቅ ትችላላችሁ። ዒምራን one underscore two mic free ሰላም አለይኩም ይሰማል? ይሰማል? ኢምራን ድምጽ ይሰማል ይሰማል ወይ ብለህ ስትጠይቅ ሎቢውን ተመልከት። ሎቢው ከጻፈልህ አንዳንድ ቀጥል። ማይክ መያዝ ስትፈልጉ ደግሞ lock on አታድርጉት። የመጀመሪያውን voice activated ተጠቀሙ። ማይካችሁን voice activated ላይ አድርጉት። ኢምራን እጅ አውጣ። ኡሚ መሐመድ አይሰማሽም? voice activated ላይ ሁን። ኢምራን mic free። እሺ አሁን ይሰማል። እኔ አቮይደርን ነው መጠየቅ ምፈልገው የሆነ ቪዲዮ አይቼ ነበር ከዚህ በፊት በእንትን ላይ ነው አይ ሚን በመልስ በስላሴ ላይ መልስ የተሰጠበት ነበር እና የምህረት ሲዲ ነው እና እሱን አይተው ከሆነ ልጠይቅ ነበር። እና ብዙም አንተ በዛ ላይ መልስ አልሰጠህም። በቅርብ ጊዜ ነው የወጣው። እንዴት ነው ከእሱ ጋር መነጋገር ችለህ ተነጋግረህበታል? ልልህ ነው። ሰላም። okay ጀዛከላ ወንድሜ ዕምራን። ከሀገር ከወጣሁኝ እኔ አመት ተኩል አልፎኛል ከኢትዮጵያ። ስለዚህ የወጡ ካሴቶችን የማይበት መልስ የማዘጋጅበትም ዙሩፍ የለም። እንደምታውቀው ደግሞ አሁን እንዲህ አይነቱን ነገር comparative religion ን በነፃነት ልትሰራ አይደለም። አገር ቤት ላይ ሆነ የራስህን እምነት እንኳን በተሟላ ነፃነት የምትተገብርበት ዙሩፎች የሉ። ወንድሞቻችን እስር ቤት ውስጥ እንደሚማቀቁ፣ እንደሚሸማቀቁ፣ እንደሚቀጡ እያየን ነው። ስለዚህ እንዴት እንደጠየቀኝ አልገባኝም። ከሀገር ከወጣሁ ራሱ አመት ከስድስት ወር አልፎኛል። ኢትዮጵያ አይደለሁም ያለሁት ነው። ገባኝ ገባኝ አውቅ ያለው ግን ሲዲውን ወይ ደግሞ በቪዲዮ መስራት አይቻልም ወይ? መልሱን ማለት ነው። በፓልቶክ ላይ አንተ የምትመልሳቸውን መልሶች ሰዎች ሲዲውን በሚስጥራዊ ቡድን ነው ጉዞ የሚል እሱ እኮ ለእኔ አይደለም። ማታዳ ርዕሱን አይቸው ነበር። ወንድም ካሊድ ካሳሁንና ወንድም ካሊድ ክብሮም ለተናገሩት ነገር ምላሽ ሰጥቻለሁ ነው የሚለው ቅድሚያ አንተ በደንብ ሰማው፣ ምላሹ ራሱ ትክክለኛ ምላሽ ነው ወይስ አይደለም የሚለውን እዛው በደንብ አዳምጠው። እነዚህ ወንድሞች ለዚህ ሰው መልስ ይገባዋል ብለው ካመኑበት መልስ ይሰጡታል። ካልሆነ ዝምታ መልስ ነው ይባላል። ለማንም ሰው ምላሽ አይሰጥም እውቅና መስጠት ካልሆነ በቀር። ግን አሁን ቶፒካችን እሱ አይደለም። ወንድማችን ባህል ባስተማረው ትምህርት ላይ ኢንሻአላህ ጥያቄ ያላችሁ ወንድም እህቶች፣ ክርስቲያን ወገኖች እጅ አውጡ። mic free። እሰማለሁ እሰማለሁ። እሺ <clears throat> ማነው ቫሂድን ነው መጠየቅ የፈለኩት ግን ምናልባት ካስተማረው ውጪ መጠየቅ አይቻልም ከቶፒኩ ውጪ የሚል ነገር ሰምቻለሁኝ። መጠየቅ የምችል ከሆነ ይፈቀድልኝ፣ የማይፈቀድ ከሆነ ግን ልለፈው። ህጉ ቤቲ አንቺንም ጭምር ይመለከትሻል። ከቶፒክ ውጭ መጠየቅ አይቻልም። ቶፒኩ ላይ ጥያቄ ካለሽ ትችያለሽ። ከርዕሳችን ውጭ ለማንም አንፈቅድም። እኔም መጠየቅ አልችልም ቤቲ። ሶሪ ፎር ዛት ሹክራን 15 ሌላ ሰው አለ ማወቅ መጠየቅ መረዳት የሚፈልግ የተመረጠች ነች የሚለው የቁርአን አንቀጽ አረቦች ራሱ ይሰሙ ነበር አማኞችም ከሃዲዎችም ጣዖታውያኖችም ሲነበብ ግን ማንም የተቃወመ የለም እውነት ነው ከአላህ ዘንድ የመጣ ነው አላህ ከፍ ያደረገውን ማን ዝቅ ሊያደርገው ይችላል አላህ ዝቅ ያደረገውን ማንም ከፍ ሊያደርገው አይችልም ስለዚህ ነብዩ መሐመድ አለይሂ ሰላቱ ወሰላም ከአላህ ዘንድ የሚመጣላቸውን መለኮታዊ ራእይ ለህዝቦቻቸው በታማኝነት ከማድረስ ውጪ ሊጨምሩም ሆነ ሊቀንሱ ወይም ማስተያየት ሊሰጡ ምርጫው የላቸውም ማለት ነው። ስለዚህም ከመርየም በድንግልና የተወለደ አላህ ያለ ወንድ ስጋ ፍቃድ ከእርሷ የፈጠረው ባሪያውና ፍጥረቱ ነው፣ ልጁ አይደለም። ይሄ የመጀመሪያ እምነታችን ነው። አምላካችን አላህ ልጅ የለውም፣ ወላጅም አይደለም፣ ራሱ ነው። senseless ትርጉም አልባ ሁለተኛ ደግሞ ሌላው እምነታችን ፍጡር ነው ባሪያ ነው ብቻ ሳይሆን ለእስራኤላውያኖች ልጆች መልእክተኛ አድርጎ ልኮታል። ነብይና መልእክተኝነት ማዕረግ ተሰጥቶት መለኮታዊ መጽሐፍ ኢንጂል ወርዶለት ኢንጂል ማለት አልቢሻራ የምስራች ቃል ማለት ነው ተሰጥቶት በኒ እስራኤሎችን ከጨለማ ወደ ብርሃን እንዲጠራ እሱ በፊት እንደነበሩት መልእክተኞች የአላህን መልእክት ተውሂድን በማስተማር መልእክተኛ አድርጎ ልኮታል። ማርቆስ 12:29 ላይ ተጽፎ እንደምታገኙት እስራኤል ሆይ ስማ፣ ጌታ አምላካችን አንድ ጌታ ነው። አንተም ጌታ አምላክህን በፍጹም ልብህ፣ በፍጹም ነፍስህ፣ በፍጹም ሀሳብህ ውደድ የሚለው ማለት ነው። ይሄ የነቢያት ሁሉ ትምህርት ነው በማቴዎስ 4 38 እስከ 40 ላይ እንደተገለጸው ነቢያትና ህጉ በዚህ ጸንተዋል እንደተባለው አጠቃላይ የነቢያት ሁሉ ትምህርት ተውሂድ ነው የአላህን መለኮታዊ አንድነት ነው ያስተማረው ስለዚህ ኢየሱስም አዲስ ትምህርት ይዞ ሊቀይር አልመጣም አንድ የነበረውን አምላክ ሁለት ወይ ሶስት ሊል አልመጣም ፈጣሪ የነበረውን አምላክ አባትና ልጅ ብሎ ሊቀይረው አልመጣም ያንኑ የነቢያትን ትምህርት ሊያስተምር ነው የመጣው። በተሰጠው ኢንጅል መሰረት መልእክተኛ ነው፣ ነብይ ነው ብለን እናምናለን። ሶስተኛ በተጨማሪ ምን እናምናለን? መልእክተኝነቱ በተአምራትም የታገዘ ነው። አላህ የሚልካቸውን መልእክተኞች ለመልእክተኝነታቸው እንደ ዘመኑ እንደ ሁኔታው ከፋፍሎ ስለሚሰጣቸው ለዒሳ አለይሂ ሰላም እንደዚሁ ሙዕጂዛዎች ተአምራት ተሰጥተውታል። ለናሙና ያክል ወደ ስድስትና ሰባት የሚጠጉ ተአምራቶች በቅዱስ ቁርአን ላይ ተጠቅሰዋል። ሱረቱ አሊ ዕምራን ምዕራፍ 3 ቁጥር 49 ላይ አምስቱን እናገኛቸዋለን። ጭቃ አምጥቶ የጭቃ የወፍ ቅርጽ በመስራት በውስጡ ሲነፋበት ወፍ ሆኖ መብረሩ፣ ከእናታቸው ማህፀን ሲወጡ ሲወለዱ እውር የነበሩ አይነ ግንባር ማለት ነው ሲያብሳቸው አይናቸው መብራቱ ለምጽ በሰውነታቸው ላይ ይታይ የነበረ የቆዳ በሽታ የነበረባቸውን ሰዎች ሲያብሳቸው በሽታው ከላያቸው ላይ መወገዱ የሞቱትን በአላህ ፍቃድ ማስነሳቱ ህዝቦቹ ወይም ደግሞ የሱ ሰዎች ይበሉት የነበረውን ነገር መናገሩ ትላንት የበላኸው ይሄን ነው ማታ ቁርስህን እራትህን፣ ምሳህን ይሄን በልተሃል፣ ዛሬ ጠዋት እንዲያደርግሃል ወይም ደግሞ ነገ ከነጎዳ ይሄን ትበላለህ ብሎ ያከማቹትን ሁሉ መናገሩ እነዚህ ከተአምራቱ መካከል መሆኑን ይነግረናል ቅዱስ ቁርአን ማለት ነው። ግን ሁሉም ቢኢዝኒላህ የምትለው አቃል ጣልቃ ገብ እያንዳንዱ ተአምር ሲከሰት በአላህ ፈቃድ የሚለውን ሀሳቡን የሚፈታው ሙታንን ስላስነሳ ከጭቃ የወፍ ቅርጽ ሰርቶ ወፍ ሆኖ ስለበረረ የውሮች አይነ ስለበራ ጌታና አምላክ ነው ብለን እንዳንሳሳት አላህ በእኔ ፍቃድ እያለ ነው የሚናገረው። ቁም ነገሩ እዛ ጋ ነው ማለት ነው። ፍቃድ ከማን ነው? ይህንን የማድረግ ችሎታ የሰጠው አላህ ከሆነ እኛ ምስጋናችን ማቅረብ ያለብን ለሰጪው እንጂ ለተቀባዩ አይደለም። ማቴዎስ 9:8 ላይ ለረጅም ዓመታት ያልጋ ቁራኛ ሆኖ በሽተኛ የነበረውን ሰው ኢየሱስ አልጋህን ተሸክመ ሂድ ብሎ ባዘዘው ጊዜ ህዝቡም ሁሉ አይተው ተገረሙ። ለሰውም እንዲህ አይነት ችሎታ የሰጠ እግዚአብሔርን አከበሩ ነው የሚለው። እንዲህ አይነት ችሎታ የሰጠ እንግዲህ ኢየሱስ ሰው መሆኑ አልተሸሸጋቸውም። እንዲህ አይነት ችሎታ የሰጠ እግዚአብሔርን አከበሩ ሲል ችሎታው ከማን ዘንድ እንደሆነ እነሱም ያውቃሉ ማለት ነው። ምንጩን ነው የምናየው። አላዛርን እንኳን ከሞት ከማስነሳቱ በፊት የሟቹ የአላዛር እህት ማርታ ዮሐንስ 11 24 አካባቢ ላይ ሄዳችሁ ብታዩት ስታገኘው ምንድን ያለችው ጌታ ሆይ አንተ እዚህ ሆነ ቢሆን ኖሮ ወንድሜ ባልሞተ ነበር አለችው ለምን ምክንያቱም ከእግዚአብሔር የምትለምነውን ሁሉ እግዚአብሔር እንደሚሰጥህ አውቃለሁ በቃ ኢየሱስ ይለምናል እግዚአብሔር ይሰጣል ማለት ነው ይሄ እምነታቸው ነው ጌታ ከሆነ አምላክ ከሆነ ለምንድን ነው መለመን የሚያስፈልገው? የሚለምን አካል በራሱ ዘንድ የሌለውን ነገር ነው የሚለምነው። ቁርአንም ቢኢዝኒላህ ለዚህ ነው በሱረቱ ራዕድ ላይ 13ኛው ሱራ ከአንቀጽ 37 ብትጀምሩ ወማ ካነ ሊረሱሊን አን ያእትየ ቢአየትን ኢላ ቢኢዝኒላህ። ማንኛውም መልእክተኛ በአላህ ፍቃድ ካልሆነ በስተቀር ተአምራትን ማምጣት አይችልም ነው። አላህ ሲፈቅድ የሚሆን ነገር ብቻ ነው ነብይ በገዛ ስልጣኑ የሚሰራው ነገር አይደለም እናም ዒሳ አላህ በተአምራት ያገዘው ነው ብለንም አምናለን እናምናለን ይሄ ሶስተኛው አራተኛው የዚሁ የእምነታችን አካል የሆነው ደግሞ ኢየሱስ ነብይ ነው መልእክተኛ ነው በተአምራት የታገዘ ነው አልሞተም አልተሰቀለም ሳይሞት ሳይሰቀል ጌታችን አምላካችን አላህ ወደ ራሱ ወስዶታል የመጣበትም ዓላማ ሊሞት አይደለም። የመጣበትም ዓላማ ሊሰቀል አይደለም። ተውሂድን ሊያስተምር ነው። የአላህን አምላካዊ ባህሪ ሊገልጽ ነው። ስለዚህ አልሞተም፣ አልተሰቀለም። ለኛ ኃጢአት ብሎ ተሰቅሏል። ለኛ ኃጢአት ብሎ ሞቷል። ቤዛን ከፍሎልናል ይባላል በክርስትናው ዘንድ። ያው ከአዳም የኃጢአት ውርስ ጋር የተያያዘ አስተምሮት ስላላቸው ነው። ኢየሱስ ለኛ ኃጢአት ከሞተ ያንን ክቡር ህይወቱን ለኛ ኃጢያት ብሎ አሳልፎ ከሰጠ ለምን ከሶስት ቀን በኋላ ተመልሶ እንደተቀበለው እንጂ የተከፈለ መስዋዕትነት ሰው ተመልሶ አይቀበለውም። አንተን ለማትረፍ ብሎ ገንዘቡን የከፈለ አካል የሱ ትልቁ ሀብቱ አንተን ማትረፉ እንጂ ያንን ገንዘብ በጎን ሄዶ መቀበሉ አይደለም። ያንን ክቡር ህይወቱን ለኛ ብሎ በመስቀል ላይ ከሰጠና ከሞተ በሶስተኛው ቀን ተነሳ ብላችሁ ስታስተምሩ ደግሞ ለምንድን ነው የሚነሳው? ከፍሎት አደለው ይሄን ህይወት ዳግም ለምን ሊያነሳውና ሊወስደው ፈቀደ ካልሆነ ቤዛነቱ ትርጉም አልባ ነው የሚሆነው እንደውም ሀገር ዳር ድንበርን ከጠላት ለመጠበቅ የሚዘምቱ ወታደሮች የበለጠ ዋጋ እንዳላቸው ያሳያል እነሱ ህዝብ ነፃነትን አግኝተው በነፃነት እንዲኖር ብለው ይዘምታሉ ከቻሉም ካሸነፉ ከምርኮ ንብረት ጋር ይመለሳሉ ካልሆነም ህይወታቸውን ሰጥተው ሞተው በእነሱ ሞት ግን የተቀረው ዜጋ የተቀረው ህብረተሰብ ነፃነትን ተጎናጽፎ ይሞተ ይኖራል። ሁሌም ከመቃብራቸው በላይ ስማቸውን እያነሳ ስማቸው ያው ሆኖ ይቆያል ማለት ነው። የሆነ ቀን እንመለሳለን ብለው አይደለም የሚዘምቱት። ህይወታቸውን ሰጡ፣ ህዝብ ግን ነፃነቱን ተጎናጸፈ። ኢየሱስ ለኛ ብሎ ከሞተ ለምን ተነሳ? የሚገርመው ነገር ደግሞ ይህንን ቤት አፍርሱት በሶስት ቀን አነሳዋለሁ ብሎ አስተምሯል። ኢየሱስ ስለ ሰውነቱ እየተናገረ ነው። ገና ከመሞቱ በፊት ሞቶ እንደሚነሳ ሁሉ ትንቢት ይናገራል ብላችሁም ታስተምራላችሁ። ሰው ሊሞት አልመጣማ፣ በቃ ሊነሳ ነው የመጣው። ቀድሞንም እንደሚነሳ ከተናገረ ሊሞት ሳይሆን የመጣው ሊነሳ መጣ ነው እንጂ ከሞተ መነሳት አልነበረበትም። መስዋዕትነቱ ትክክለኛና ዋጋ ያለው እንዲሆን እኛ በሱ ሞት ህይወት አገኘን እንድንል፣ ካልሆነ እሱም ህያው ሆኖ ተነስታል የተከፈለ ክፍያ የትኛው ነው? ሶ ቁርአን እንደሚያስተምረው ታዲያ ምንድነው እውነታው ስንል አላህ በቅዱስ ቃሉ እንዳለው አልሞተም፣ አልተሰቀለም። አላህ ወስዶታል። ዒሳ አልሞተም፣ አልተሰቀለም። በአንድ ሰው ሞት፣ በአንድ ሰው ቤዛነት ሌላ ሰው ሊድን አይችልም፣ ሊጠፋም አይችልም። ጽድቅና ኩነኔ የግለሰቦች የነፃ ምርጫ ውጤት እንጂ ከአባትና ከአያት የሚተላለፍ ክፍያ አይደለም። ማንም ሰው በማንም እንደማይድነው ሁላ በማንም ሊጠፋም አይችልም። መዳንህም ሆነ መጥፋትህ በግል እምነትህና ስራህ ላይ የተመረኮዘ ነው። ቁርአን ምን ይላል? ወአን ለይሰ ሊልኢንሳኒ ኢላ ማ ሰዓ ይላል። ሱረቱ ነጅም ወደ አንቀጽ አርባ አርባ ሁለት አካባቢ ሰው የሰራው እንጂ ሌላ ምንም የለውም። አንተ የሰራኸውን ነው የምታገኘው የዘራውን ያንኑ ያጭዳል ብላችሁ ከባይብል ጠቅሳችሁ ካስተማራችሁት እኔም የዘራሁትን ነው የማጭደው ለእኔ ብሎ የሞተ ሌላ አካል ሊያድነኝ አይችልም ወይም ደግሞ በእኔ ምትክ ሆኖ አባቴ ቅጠል ብልቶ እኔን ሊያጠፋኝ አይችልም አዳም በበላው ቅጠል እኔ አልጠፋም በክርስቶስ ህይወት ደግሞ አልድንም አዳም ቅጠል በልቶ ባመጣው በሽታ ለእኛ ተንገላታ የሁላችን ጌታ እንዳሉት እንደ ኦርቶዶክስ መዝሙር እኛ አናምንም አንቀበልም። ይሄ ነው እንግዲህ እምነታችን። አዳላ ምን ልበለው? ኸይር እንግዲህ ሽኩረን ለኩም ስለ ኢየሱስ ያለንን ምልከታ ካስረዳናቸው ባጭሩ በቂ ነው። ኢንሻአላህ አላህ ፈቅዶ ሳምንት ደግሞ ስንገናኝ በሌሎችም ርዕሶች ላይ አላህ ሲፈቅድ እናወራለን ኢንሻአላህ። ጨርሰናል ማለት ነው። ስለ ኢሳይ ኢብኑ ዛሬ ማጠቃለያ ነው የሰራንበት የነበረው። ያው አበሻ ምን ይላል መሰለ ያልተጠረጠረ ተመነጠረ የተጠረጠረ ደግሞ አስመነጠረ ይባላል። እና እንደዛ ነው እንግዲህ ያልተጠረጠረ ተመነጠረ፣ ተጠረጠረ ደግሞ አስመነጠረ ይባላል። እና እኛ ዋናው ነገር ማስመንጠር ነው ስራችን። እንደዚህ ነው እንደዚህ ነው እንደሚሉት ነገር ማስመንጠር ነው ያለውን ነገር ማለት ነው። እና ፈጥሮ መነጋገር ነው ያለብን። እንቀጥላለን ማለት ነው ያለውን ነገር ማለት ነው። ግን ፕሮግራም ስለሆነ ምናልባት እንዳልይዝብህ ሌላ ጊዜ ማድረግ እንችላለን እኛ ማለት ነው። አንተ ግን ትምህርቶችን ብትከተልስ አስተያየት ለመስጠት ነው። ብትቀጥልስ ትምህርት አለ ሰፊ የሆነ ጊዜ አለ። አይ ኖ አውቃለሁ እኮ አንተ ክላስ ላላህ ነው። ሁላችንም ክላስ ለአላህ ነው። እንደ ድሮ የሆነ የእንትን ነገር አይደለም፣ ግን ብትቀጥለው ጥሩ በዚህ ነገር ነው ያለው። ጀዛከላህ ወንድሜ። እኔ እኮ ሁለት ነገር እየሰራው ነው። አንደኛ አንተም መልእክትህን የምታስተላልፍበትን እድል ከከፈትኩኝ እንደ ኢስላሙ ሰበብ ነኝ። ፕሮግራሜን ላንተ በሰጠህም ካንተ ጎን እንዳለሁ ነው ተስፋ ማድረገው። አላህ ሁለታችንንም አዳማጩንም ጭምር ከተቀበለ እዛው መመዝገባችን አይቀርም። ሁለተኛ ደግሞ ረፍት ሰጥተኸኛል ማለት ነው እኮ አሁን የአመት ረፍት ውሰድ ብለኸኛል። የስድስት አመት ረፍት ነው የሰጠኸኝ በቅዳሜው ፕሮግራም። ስለዚህ ኢንሻአላህ አንተ ባንተ በኩል ያለውን ይበልጥ እየተዘጋጀህ ከኢስላሙም ከዛ አንግል ለወንድምና እህቶችህ የምታስተላልፈውን አስተላልፍ። ሌላው ደግሞ ተደኩል ይሄ ጣልቃ መግባት እኮ በሚያስፈልገኝ ነጥቦች ላይ እስከዛሬም እየገባሁ እኔም እናገራለሁ። ስለዚህ ምንም እንዳይሰማ የኡስታዝን ፕሮግራም ይዤበታለሁ የሚለው የኔም ያንተም አላማችን አንድ ነው። እኛም እውነተኛ የአላህ ባሪያዎች መሆንና ሰዎችን ወደ አላህ ባርነት መጣራት ስለሆነ በአንተም ተላለፈ በእኔ ያው ነው። አብረን ያለ ነው ኢንሻአላህ። ልክ ነው፣ ልክ ነው። ጀዛከላ ኡስታዝ ወያክ አይ ጥሩ ነገር ነው። እኔ ከኡስታዝ አቡሃይደር እውቀት ብቻ አይደለም እየጎበኘ ያለሁት ያው ለሩሙ እንት ማለት ስላለብኝ ያው ፊት ለፊት ስላለ የግድ ሁል ጊዜ መናገር ስለሚያስጠላኝ ነው። ግን ያው እውቀትም ትትናም ስነ ስርዓትም በተለይ ትግስት በጣም አደንቀዋለሁ። ማለት ቀላል ነገር አይደለም። ትግስት በጣም ፈታኝ ነገር ነው ማለት ነው እንትን ላይ ውይይትም ላይ ጥያቄዎች ሲጠይቁ የሰዎች ባህሪ ምናምን የተለያየ ነገሮችን ስታስተናገድ ማይበት እንትን መቼም እንደ ሩቡ የሚሰጠኝ አንተን ደስ ነው የሚለኝ ነው ማለት ነው። መቼም አንድ ወንድም አንደኛውን ወንድም ሞዴል ቢያደርገው ችግር ያለው አይመስለኝም። እና ምንድነው እኔ ሁሉ ጊዜ እንድትበረታታ ነው የምነግርህ ነገር ያው እንድትበረታታ በዚህ ባለህ ላይ እንድጨምርበት ነገር ነው። እንትን ላይ ማን ነው ትህትና ላይ ወይም ደግሞ ያለ ትዕግስት ላይ እውቀት ላይ እንድትበረታታ ምናምን ነው። ከጎን ነኝ ሁሌም ማለት ነው። በማንኛውም ሁኔታ ያው አላህ ጽናቱን ለእኔ ሚስጠኝ፣ እድሜ ሚስጠን፣ ጤና የሚስጠን እና እስከ መጨረሻው ድረስ ዳኤ ሆንን ለመቀጠል አላህ ይርዳል። እሱ ነው ዋናው ነገር ማለት ነው። ሌላው ደግሞ ትልቁ የምመኝልህ በድዋዬ ሁሌ ያረሳ መቼም ወንድሞች እናቶች በድዋቹ ባትረሱት ደስ ይለኛል። ኢትዮጵያ ሰላም ሆና ኡስታዝ አቡ ኢትዮጵያ የሚገባበትን ቀን በጣም ነው የምናፍቀው። ማለት ምናልባት አውሮፓ ላይ ያለው ምናምን የተወሰኑ ሰዎች አለ ግን ኢትዮጵያ ውስጥ ሄጄ ትንሽ አዝኜ ነው የመጣሁት። የዛሬ ዓመት አካባቢ ላይ ያለው ነገር ትንሽ ደስ አይልም ራሱ ማለት ነው። ለውይይትም ለምንም ለምንም ነገር አላ አገሪቷን ሰላም አድርጓት ወንድሞቻችን እህቶቻችን ተፈተው ከዛም ባሻገር ደግሞ ከዛ ባይደርም ከቤተሰቦች ጋር ተቀላቅለ እንደ ድሮ የንጽጽር ትምህርት የምትቀጥልበትን ነገር በኢትዮጵያውያኖች ማለት ትንሽ ተጎድተዋል። አግኝቻቸው ነበር አንዳንድ ሰዎችን ንጽጽር የሚባል ነገር ትንሽ ቆሟል። ያው ዲኑ ብቻ ነው እንትን ያለው ጥሩ ተሰርቶ ነበር የሆነ ሰዓት አካባቢ ላይ ግን ያው በንጽጽር ደረጃ ብዙዎችም የሉ። አላህ ይርዳን። እንግዲህ በድዋ አረሳም ይሄን በድዋ አትርሳኝ። እንግዲህ በድዋችሁ አትርሱን። ድዋ አድርጉለት ለኡስታዝ። እኔም ድዋ አረግልሃለሁ። በድዋ አትርሳኝ፣ ለእኔም ድዋ አድርጉልኝ ለማለት ፈልጌ ነው። ብዙ እንግዲህ ማለት ብዙ ማይኩን አልያዘው። ወሰላሙ አለይኩም ወራህመቱላሂ ወበረካቱ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። እኔ እንኳን አንድ አጠር ያለ ሀሳብ አለኝ። ኢንሻአላህ ከዛ ፊት ቫሊድ ወንድሜ ማሻአላህ ነው ኢትዮጵያ ወደ ድሯ ትመለሳለች፣ ማይቀር ነው። አምባገነኖች ሁልጊዜ ይወድቃሉ። እንዳውም ለፍርድ ሁሉ ቀርበው ይጠየቃሉ። የታወቀ ታሪክ ነው። ሁላችንም ወደ ሀገራችን ገብተን የጀመርነውን ሁሉ እንቀጥላለን። ይህ የማይቀር ሀቅ ነው። ጊዜ ብቻ የሚጠብቀው ኢንሻአላህ። ማይዲ ነው ማለት ያለው ኢንሻአላህ። አላህ ይርዳን በዱዓ ወንድማችን ሁሉ ሁላችን ዱዓ እናድርግ ኢንሻአላህ። እስር ቤት እንዳሉት ሌላ እንኳን ማለት የፈለግኩት ምንድን ነው፣ ቆንጆ ፕሮግራም ነው ይሄ በቅዳሜ የምታዘጋጁት ፕሮግራም ብዙ ሰው interest ያሳድረዋል። ብዙ ትምህርት አለው። ከብዙ አቅጣጫ ብዙ ነገሮች ይመጡ ይችላሉ። ግን ምናልባት እስቲ አንድ ሀሳብ አለኝ ለአንተና ለአቡ ሀይደር ፕሮግራማችሁ ቅዳሜ ቅዳሜ ካለ ለቅዳሜ ምን እንደምትወያዩ ለምሳሌ የሚቀጥለው ሳምንት ምን እንደምትወያዩ advertise ቢደረግና ብናቀው ብዙ ሰው ተዘጋጅቶ ሊመጣ ይችላል ማለት ነው እና ውይይት፣ አንዳንድ ጥያቄና መልስ፣ debate የመሳሰሉት ነገሮች ሊኖሩ ይችላሉ። ሰፋ ሊል ይችላል። አሁን ለምሳሌ ብዙ ጊዜ ሰው ባዳመጠው ላይ እንዳውም እንኳን በፓልቶክ ባዳመጠው ላይ ብዙ ሰዎች አሁን አንተ ሊጠይቁ የሚፈልጉ ጥያቄ ዛሬ ባስተማርከው ላይ አይደለም ማነው ማይክ ያዘ አለ? ኢንሻአላህ ማይክ እለቃለሁ። እሙ ሰፋ እሙ ምን ነው ሶላት ሰግዳችሁ ልክ እንደጨረሳችሁ ምንድን ነው የምትሉት? አስተግፊሩላህ አስተግፊሩላህ አስተግፊሩላህ اللهم أنت السلام ومنك السلام تباركت ذا الجلال والإكرام አላሁመ አንተ ሰላም ምን ማለት ነው? አዳ ተመልሳችሁ እኔን ሰላም ነህ ወይ ለምን ትሉኛላችሁ? አላሁመ السلام ሰላም አሰላም እስሙ ሚን አስማኢላሂ ዐዘ ወጀል አሰላም የሚለው የጌታችን ስም ነው። አሊፍና ላም አለችው ማዕሪፋዋ ወይም ደግሞ አልአህድያ አሰላም አሰላም ጌታችን ሰላም ነው ሲባል የሰላም ባለቤት ለማለት ነው የሰላም ባለቤት ለባሮቹ ደህንነትን የሚያጎናጽፍ ሰላምን የሚሰጥ ዋስትናን የሚለግስ ጌታ ስለሆነ አላህ የሰላም ባለቤት ነው እኛ ግን ሉባባ ሰላም ነሽ ወይ እከሌ ሰላም ነህ ወይ ሲባል እንዴት ነው ደህንነትህ፣ ጤና፣ አፍያህ ማለት እንጂ ሪል አንተ ነህ ወይ ማለት አይደለም። ያው ግራ አጋብቼ ወደ ቀኙ ለመለሳችሁ ብዬ ነው እና በፊት አገር ቤት እያለሁኝ አንዳንድ ወንድሞች ያስቸግሩኝ ነበር። አማን ነህ ወይ ይሉኛል። አይ እኔ አቡ ሀይደር ነኝ እላቸዋለሁ። አማን የሚባሉ ብዙ ወንድሞች አሉ ይባላል ለረሙ ኢማን ይባላል ይቻላል እኔ ማለት የፈለኩት በዛው እንዲገባል ነው ሰላም ነህ እንዴት ነህማ ትችያለሽ መልእክቱ ግልጽ ነው አላህ ሰላም ነው ስንል የሰላም ባለቤት የሰላም ምንጭ ሁሉ እሱ ነው ደህንነት ከሱ ነው የሚገኘው ማለታችን ነው አንቺ ሰላም ነሽ ወይ ስልሽ ስላለሽበት ሁኔታ መጠየቄ ነው ሪል ራስሽ ሰላም ሆነሽ አይደለም በምን ሁኔታ ላይ ትገኛለሽ አዎ ሰላም ነኝ ቴና እኮ አልহামዱሊላህ ያለሽ ስለዚህ ሰላም የሚያረግሽ ጌታሽ እሱ ስለሆነ ነው እና አማነህ ሲልህ አይ ዛክ ነኝ ማይክ ያዙ ማይክ ፍሪ ኡስታዝ አፉ በለኛ ስለ አል የምትለዋ ነገር ዘሞስት የሚለውን ነገር ነው በአረብኛ ላይ የሚያሳየው ማለት ነው። ለምሳሌ አል መጨመር አለብህ። አል ወሂድ አል አሊ ምናምን ነገር እያልክ የምንጠቀመው ነገር አለ። እዛ ጋር አልን የሚጠቀምበት በጄኔቲክ ፎርም ነው ወይስ ማለት በአገናዛቢ ተውላጠ ስም ነው የሚጠቀምበት ወይስ ለብቻው አድርጎ ነው የሚጠቀምበት? ጥያቄው ካልገባ አድርግ እንላለን። mic ላይ ና ሱረቱ ዩሱፍ ምዕራፍ 12 ላይ العزيز የሚል ነገር ይጠቀምበታል አረብኛው። عزيز የሚለውን ዲፋይነት አርቲክል ነው ሆኖ ይቀባው ወይስ the most የሚለውን ነገር ነው የሚገልጸው? ቁጥር ስንት ላይ ነው? ቁርአን ላውጣ ቁጥሩን አላስታውቅም። አልሰላም የሚለውን ነገር አስታወሰኝ። እጠይቃለሁ ብዬ ቁጥር ሀምሳ አንድ ላይ ንጉሱ ማለት ነው። العزيز የተባለው ንጉሱ ነው። አዎ ዋይፕ ኦፍ የሚለው ጄኔሪክ ፎርሙላ ሲወጣ እንትን ዲፋይነት አርቲክል ሆኖ እንዲጠቀሙ ወይስ the most የሚለውን ነገር ነው የሚያመልክት? እዚህ ጋር the most ሳይሆን article ኡን definite ለማድረግ ነው። امرأة العزيز ተባለ። አሁን ألف ና لام ሲገባ العزيز ሲገባ የትኛው عزيز እንደሆነ ወይም የትኛው ንጉስ እንደሆነ ለይቶ ለመግለጽ ነው። አሁን እኔ ስሜ ሳዲቅ ነው። ነገር ግን ከፊት ለፊቱ ስሜን ለመግለጽ ሌላ ነገር ከቀደመው የእከሌ ሚስት ለመባል ከሆነ زوجة صادق ይባላል። زوجة صادق ሳይሆን زوجة الصادق። الصادق ስትል ألف ና لام ገብቷል። ይሄ معرفة ነው። ለምንድን ነው article ኡ definite የሆነው? معرفة የገባው ሲባል ብዙ ሳዲቆች አሉ። የትኛው ሳዲቅ እንደሆነ ለመለየት የሚታወቅ ከሆነ the one እንደማለት ነው። ከዛ angle ከሆነ ያ ነው ለጌታችን ال የሚገባው አንድ ከዛ ትርጉም ጋር ሆኖ እያለ ሁለተኛ ደግሞ استغراق የሚባል ነገር አለ ال ለአራት ትርጉም ነው በአረብኛ የሚመጣው استغراقية ማለት አጠቃላይ ሁሉን የሚያካብብ የሚሸፍን ለምሳሌ ጌታችን العالم እንለዋለን አዋቂነቱን ለመግለጽ በዚህ ምድር ላይ ደግሞ ሃይማኖታዊም ይሁን ምድራዊ እውቀት የተሰጣቸው ሰዎች እንደ ቋንቋው ህግ አሊም ይባላሉ አላህ العالم ሲባል article ኡን definite ማድረግ ብቻ ሳይሆን እስትግራቅንም ያካትታል እውቀቱ ሁሉን የሸፈነ ማለት ነው ሁሉንም ነገር ጠቅልሎ ያወቀ ሁሉን ያካበበ የሚል ትርጓሜ አለው ሌላው ግን በዚህ መልክ አይጠራም ለምን እውቀቱ ውስን ነው ስለዚህ የአላህ ስሞች ላይ አል ሲገቡ በእያንዳንዱ ስምና ባህሪ ምሉእ ነው ማለት ነው ጉድለት የለውም በችሎታው ሁሉን ቻይ ነው በእውቀቱ ሁሉን አዋቂ ነው በእይታው ሁሉን ተመልካች ነው ነው ስለዚህም ኢስቲግራቅያ ይባላል ሁሉንም የሚያጠቃልልም ባህሪ ከመሆኑ ጋር አል ይገባል ማለት ነው እዛ ጋር የተጠቀመበት ዲፋይን አርቲክል ነው ማለት ነው አዎ ሰውየውን ለመለየት ነው አመልካች አመልካች ነገር ወይም ርዕሱ ተሳቢ የሚባለው ነገር ማለት ነው በአማርኛ ምን አልከኝ? ርዕሱ ተሳቢ የሚባለው ነገር ማለት ነው። okay ማለት ዲፋይን አርቲክል ማለት ነው ለማለት ፈልጌ ነው። አርቲክል አርቲክሌት አዎ፣ አርቲክሉን ዴፊኔት አድርጎታል። ጀዛከላ ሹክራን ጀዛከላ